አላሁ ይህ ዘጠነኛ የፍትህ ሬዲዮ ፕሮግራም ነው። አላህ ጥናቱን እንዲሰጣችሁ የዘውትር ዱዓችን ነው። የግፍ ጭቆናው ቢበዛ አንድነታችንና ፍቅራችንን ይጨምረዋል እንጂ አይቀንሰው በማለት በአንድነታችሁ የጸናችሁ ውድ የኢትዮጵያን ሙስሊሞች እንደምሰነበታችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምጽ ነው። ፍትህ ሬዲዮ ትክክለኛ መረጃዎችንና የተመረጡ ፕሮግራሞችን የምታቀርብላችሁ የእናንተው ሬዲዮ ናት። ለዛሬ ቅዳሜ ጥር 11 ወደ እናንተ ለማድረስ የተለያዩ ፕሮግራሞችን አዘጋጅተንላችኋል። አሁን ቀዳሚ ወደ ሆነው ሳምንታዊ ዜና እንሸጋገራለን። ዜናውን የሚያሰማን መሐመድ አሚን ነው። እስከ ፕሮግራማችን መጨረሻ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን የፍትህ ሬዲዮን ሳምንታዊ ዜና እናሰማለን። በቅድሚያም ርዕሶቹን 365 ቀናት ለሃይማኖት ነጻነት በሚል መሪ ቃል እየተዘከረ ያለው የአንደኛ ዓመት የአንድነትና የሰደቃ ሳምንት ተቃውሞ በመላ ሀገሪቱ ተካሄደ። በህገወጥ መንገድ በመንግስት የተሾመው መጅሊስ በተለያዩ የሀገሪቱ ክፍሎች የመታወቂያ ካርድ ለሙስሊሙ ማደል መጀመሩን ምንጮች አስታወቁ። በቃሊቲ ማረሚያ ቤት አስተዳደር ስር በሚገኘው የማረሚያ ቤቱ ክሊኒክ ውስጥ በፋርማሲስትነት ሲሰራ የነበረን አንድ ሙስሊም በማረሚያ ቤቱ ፖሊሶች ተይዞ ወደ ማዕከላዊ እስር ቤት ተወሰደ። የተባረክ መስጂድ ኻዲም በኮሚቴዎቻችን ላይ በሐሰት እንዲመሰክሩ በደህንነቶች ጥያቄ ቀረበላቸው። ከጥያቄውም በተጨማሪ ከባድ ማስፈራሪያ ተደርጎባቸዋል። አሁን ወደ ዝርዝሩ የአንደኛ ዓመት የሶስተኛ ሳምንት የአንድነትና የሰደቃ ሳምንት ተቃውሞ በመላ ሀገሪቱ ተካሄደ። የኢትዮጵያ ሙስሊሞች መብት ከበርልኝ በማለት ለመንግስት ድምጻቸውን ማሰማት ከጀመሩ ድፍን አንድ አመት ያስቆጠረ በመሆኑ የትግሉ አንደኛ አመት ለተከታታይ አንድ ወራት በልዩ ልዩ መንገዶች እንደሚዘከር በድምጻችን ይሰማ ይፋ ከተደረገበት ጊዜ ጀምሮ አንድ ለአራት በመክፈል የተለያዩ ስያሜዎችን በመስጠት ተቃውሟቸውን እያሰሙ ይገኛሉ። በዚህም ሳምንት የአንድነትና የሰደቃ ሳምንት በማለት በተለያዩ የሀገሪቱ ታላላቅ ከተሞች ከጁማ ሶላት በኋላ ከባድ ተቃውሞ ተካሂዷል። በዚህ ሳምንት ልዩ የተቃውሞ መርሃ ግብር ላይ እጅግ በርካታ ቁጥር ያላቸው ሙስሊሞች የተሳተፉበት እንደነበር ተገልጿል። በአዲስ አበባ ከተማ የአንድነትና የሰደቃው ሳምንት ተቃውሞ በኢትዮጵያ ቀደምት በመሆኑ በሚነገርለት በታላቁ ኑር መስጂድ የተካሄደ ሲሆን ከወትሮ እጅግ በጣም ቁጥሩ የበዛ ሙስሊም ህብረተሰብ የተካፈለበት መሆኑን የፍትህ ራዲዮ ባልደረቦች ዘግበዋል። በወጣው የተቃውሞ መርሃ ግብር መሰረት የጁማ ሶላት ከተጠናቀቀ በኋላ ሙስሊሙ ህብረተሰብ እጅ ለእጅ በመያያዝ የእስላም ጠላቶች በመውሊድ ሰበብ ሙስሊሙን ለመከፋፈል እያሴሩ ያሉትን ሴራ እንደማይሳካላቸው አሳይቷል። ሁሉም ሙስሊም አንድ ብር ለምስኪኖች በመስጠትና ይዞት የመጣውን ቴምርና ኩኪስ ለወንድሞቹ በማካፈል የአንድነትና የሰደቃ ሳምንት የተቃውሞ መርሃ ግብሩን በሰላም አካሂዶ አጠናቋል። በተመሳሳይም በአዳማ ከተማ በጃሚ አልሀቢብ ወይም በተለምዶ 06 ተብሎ በሚጠራው መስጂድ ህዝበ ሙስሊሙ ከባድ ተቃውሞ አሰምቷል። የጀግናው አህመድ ዲን ጀበል የትውልድ ከተማ በሆነችው ጅማ ከተማም በፈትህ መስጂድ እጅግ በጣም አስጨናቂ የተባለለት ተቃውሞ አካሂደዋል። በደሴ ከተማም ህዝበ ሙስሊሙ መንግስት የሾማቸውን ኢማሞች ተከትለን አንሰግድም በማለት በተለያዩ መስጊዶች በመስገድና ኢማሞቻቸው የተቀየሩባቸውን መስጊዶች ባዶ በማድረግ ተቃውሟቸውን መግለጻቸውን የፍትህ ባልደረቦች ዘግበዋል። መንግስት በደሴ ከተማ ላይ የኃይል እርምጃ ለመውሰድ በርካታ ዝግጅቶችን አድርጎ ቢመጣም በሙስሊሙ በሳልነትና አዳዲስ ስትራቴጂዎችን ሙስሊሙ ነድፎ ተቃውሞውን በማስቀጠሉ ያቀደው ሳይሳካ በኪሳራ መመለሱ ተገልጿል። በሙስሊሙ ብርት በሆነችው መቱ ከተማም ለተከታታይ ሳምንታት እያካሄዱ ያሉትን ሰላማዊ ተቃውሞ በአሁኑም ሳምንት በልዩ ወኔና ጥንካሬ በማስቀጠል በታላቁ ነጃሺ መስጂድ የተቃውሞ ድምጻቸውን አሰምተዋል። በሻሸመኔ ከተማም አይበገሬዎቹ ሻሼዎች እጅግ ያማረና ድንቅ የሚባል ተቃውሞ በአል ኢማን መስጂድ አሰምተዋል። በወልቂጤ ከተማም ልዩ የተባለ የአንድ የአንድነትና የሰደቃ የዱዓ ፕሮግራም ያካሄዱ ሲሆን ህዝበ ሙስሊሙን በርካታ መፈክሮችንም በማሰማት የሶስተኛ ሳምንት የአንድነትና የሰደቃ የተቃውሞ ሳምንት መርሃ ግብርን በተሳካና ባማረ ሁኔታ ያካሄዱ ሲሆን በመላው ሀገሪቱ የተደረጉት ተቃውሞዎችም በሰላም መጠናቀቃቸውን የፍትህ ራዲዮ ባልደረቦች ዘግበዋል። በህገ ወጥ መንገድ በመንግስት የተሾመው መጅሊስ በተለያዩ የሀገሪቱ ክፍሎች የመታወቂያ ካርድ ለሙስሊሙ ማደል መጀመሩን ምንጮች አስታወቁ። መጅሊስ ይህን የመታወቂያ ካርድ ማደል ያስፈለገው በመላው ሀገሪቱ የሚገኙ ሙስሊሞች መንግስት ባካሄደው የግዳጅ መጅሊስ አመራሮች ምርጫ ላይ ባለመሳተፋቸውና ለተመረጠው መጅሊስ እውቅና በመነፈጉ ካርዱን በማደል ከህዝቡ እውቅና ለማግኘት መሆኑን የፍትህ ራዲዮ ምንጮች ገልጸዋል። መጅሊስ በተለያዩ የሀገሪቱ ክፍሎች የሚገኙ ሙስሊሞችን በየቦታው በመዞር መታወቂያውን ውሰዱ፣ መታወቂያ የማይወስድ አሸባሪ ነው በማለት የህዝቡን ስነ ልቦና ለመስረቅ ጥረት እያደረጉ ይገኛሉ። በዚህም እንቅስቃሴያቸው የመስጂድ ኢማሞችን በግዳጅ የመታወቂያ ካርዱን እንዲወስዱ እየተደረገ ሲሆን ሲሆን መታወቂያውንም ለመውሰድ መጅሊስ በህጋዊ መንገድ የተመረጠ ነው በማለት መፈረም ዋነኛ ቅድመ ሁኔታ መሆኑን የፍትህ ራዲዮ ባልደረቦች ያነጋገራቸው ሙስሊሞች ገልጸዋል። በኦሮሚያ ክልልም በክልሉ የሚገኙ ሙስሊሞች ይህንን የመታወቂያ ካርድ በግዳጅ እንዲወስዱ ለማድረግ ከክልሉ ካድሬዎች ጋር ስብሰባ የተደረገ ሲሆን የመታወቂያ ካርዱን የወሰደ አሸባሪ አይደለም እንዲባልና መታወቂያውንም የማይወስዱ ሙስሊሞች አሸባሪዎች ተብለው እንዲፈረጁ በስብሰባው መወሰኑን አንድ ስማቸውን እንዲገለጽ ያልፈለጉ የስብሰባው ተካፋይ ለፍትህ ራዲዮ ባልደረባ ገልጸዋል። ይህ በእንዲህ እንዳለ መታወቂያውን በግዳጅ የመስጠትና መጅልስ በህጋዊ መንገድ የተመረጠ ነው በማለት ህዝቡ እንዲፈርም የሚደረገው የተደረገው ዘመቻ በተለያዩ ዞኖች መተግበር መጀመሩን ያስታወቁት ምንጮቻችን በክልሉ የሚገኙ ወጣቶችንም መጅልስን በፍላጎታችን መርጠናል እንዲሉ በነገ ዕለት እሁድ በጭሮና በብዙ የኦሮሚያ ዞኖች ህገወጡ መጅልስ ስብሰባ መጥራቱን ከክልሉ ያገኘነው መረጃ ያመለክታል። በቃሊቲ ማረሚያ ቤት አስተዳደር ስር በሚገኘው የማረሚያ ቤቱ ክሊኒክ ውስጥ በፋርማሲስትነት ሲሰራ የነበረን አንድ ሙስሊም በማረሚያ ቤቱ ፖሊሶች ተይዞ ወደ ማዕከላዊ እስር ቤት መወሰዱን የፍትህ ራዲዮ ምንጮች አስታወቁ። ይህ በቃሊቲ ማረሚያ ቤት ክሊኒክ ውስጥ በፋርማሲስትነት ሲያገለግል የነበረው ሙስሊም ግለሰብ የኮሚቴዎቻችንን የጤና ሁኔታ በየጊዜው በመጠየቅ ይከታተል የነበረ ሲሆን ኮሚቴዎቹን ጠይቆ ሲመለስ ሙስሊም በመሆኑ ብቻ ባልታወቀ ምክንያት በማረሚያ ቤቱ ፖሊሶች እንዲያዝና ወደ ማዕከላዊ እስር ቤት እንዲወሰድ መደረጉ ታውቋል። የተባረክ መስጂድ ኻዲም በኮሚቴዎቻችን ላይ በሐሰት እንዲመሰክሩ በደህንነቶች ጥያቄ ቀረበላቸው። ከጥያቄውም በተጨማሪ ከባድ ማስፈራሪያ ተደርጎባቸዋል። በአዲስ አበባ ከተማ በሜክሲኮ አካባቢ በሚገኘው በተለምዶ ጀርመን መስጂድ ወይም ተባረክ ተብሎ በሚጠራው መስጂድ በኻዲምነትና በጥበቃነት እያገለገሉ የሚገኙትን የመስጂዱን ኻዲም ደህንነቶች ወደ ማዕከላዊ እንዲመጡ ጥሪ አድርገውላቸው ከጥር 14 ጀምሮ ለተከታታይ 10 ቀናት በኮሚቴዎቻችን ላይ የመንግስት አቃቤ ህግ ከሚያቀርበው የሐሰት የሰው ምስክሮች መካከል አንዱ እንዲሆኑ መጠየቃቸው ታውቋል። እኚህን ግለሰብ ፖሊስ ሐምሌ ስድስት ማታ በአወሊያ በተፈጠረው ችግር በተባረክ መስጂድ አዛን እንዲባል ትዕዛዝ ያስተላለፉት ኮሚቴዎቹ ናቸው ብለህ መስክር መባሉን የፍትህ ራዲዮ ምንጮች ገልጸዋል። ግለሰቡን በበኩላቸው ኮሚቴዎቹ ትእዛዝ ሲያስተላልፉ አላየሁምም አልሰማሁምም በሐሰት አልመሰክርም እኔ ከፊቴ ሞትና የአኼራ ጥያቄ አለብኝ በመሆኑም ፈጽሞ የምትሉኝን አላደርግም በማለት ቆራጥ ምላሻቸውን ሰጥተዋል ደህነቶቹም በበኩላቸው ያልንህን የማትፈጽም ከሆነ ከፊትህ ልትሸከመው የማትችለው ከባድ ነገር ይከተልሃል በማለት ከባድ ዛቻና ማስፈራሪያ እንዳደረሱባቸው ለማወቅ ተችሏል በሌላ በኩል መንግስት በሐሰት የሚመሰክርለት ሰዎች ባለማግኘቱ ከፍተኛ ጭንቀት ውስጥ መግባቱ ምንጮች ተክሰዋል የሐሰት መስካሪዎችን ለማግኘትም መንግስት ከፍተኛ ጥረት እያደረገ መሆኑን ምንጮች ጨምረው ገልጸዋል። በርካቶች በሐሰት አንመሰክርም በማለት አቋማቸውን ማሳወቃቸው መንግስት በሐሰት ለማስመስከር ግልጽ ድራማ እየሰራ መሆኑን በተጨባጭ ያጋልጣል በማለት ለፍትህ ራዲዮ አስተያየታቸውን የሰጡ ግለሰቦች ተናግረዋል። በህገ ወጥ መንገድ በመንግስት የተመረጠው መጅሊስ በየወረዳው የተመረጡትን የወረዳ መجلس አባላት ስብሰባ እየጠራ መሆኑ ታወቀ። የዚህም ስብሰባ አላማ የፊታችን ሐሙስ ይከበራል የተባለው መውሊድ በዓል በማስመልከት በየወረዳውና በየቀበሌው እንዴት አድርገን በደማቅ ሁኔታ ማክበር እንችላለን በሚል ነጥብ ላይ ለመወያየት መሆኑ አንድ ስማቸው እንዲገለጽ ያልፈለጉ የቦሌ ክፍለ ከተማ የወረዳ 9 መجلس አባል ለፍትህ ራዲዮ ባልደረቦች ገልጸዋል። መንግስት ይህንን መውሊድ በማስመልከት በሙስሊሙ መካከል ልዩነት ለመፍጠር በከፍተኛ ደረጃ እየተንቀሳቀሰ ሲሆን በየወረዳው የመውሊድ በዓልን በደማቁ እንዲከበር አዳራሾችን ለማዘጋጀት ደፋ ቀና እያለ መሆኑን ምንጮች አስታውቀዋል። የመውሊድ አከባበር መንግስት በሚፈልገው መልኩ ከተካሄደ እና ሙስሊሙ የመከፋፈል አዝማሚያ ካሳየም መንግስት የገንዘብ ድጋፍ እንደሚያደርግላቸው በፍትህ ቢሮ በኩል አስታውቋል። ባለፈው ሳምንት የአህባሾች ወጣት ማህበር ሊቀመንበር የሆነው ግለሰብ የዚህ ይህን ዓመት መውሊድ በዓል በማስታከክ ከ11 ሺህ በላይ ወጣቶችን ለመያዝ ማቀዳቸውን መግለጹን ለአድማጮቻችን መዘገባችን የሚታወስ ሲሆን በመላ ሀገሪቱ የሚገኙ ሙስሊሞች ግን መውሊድ አለየየንም በማለት በመላ ሀገሪቱ የአንድነቱን ችቦ እያቀጣጠሉ እንደሚገኙ ለማወቅ ተችሏል። ለዛሬ አዘጋጀንላችሁ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። በአሁኑ ጊዜ ኢትዮጵያ ውስጥ በጠራራ ፀሐይ የንጹሃን ዜጎች መብት የሚነጠቅበት፣ ዜጎች ለአመታት ለፍተው የገነቧቸው ጥሪቶች የሚወረስበት፣ ሰላማዊ ዜጎች ጫካ እየተወሰዱ የሚደበደቡበት ጊዜ ሆኗል። መንግስት በሙስሊሞች ላይ እያደረገ ያለውን ወሰን ያለፈ ጭቆና እንደቀጠለበት ነው። አሁን ያለው ሁኔታም የሙስሊሙን ትዕግስት እየተፈታተነው ይገኛል። እንደዚህ አይነት ከባድ ፈተናዎች ሲያጋጥሙ ታጋሽና መስዋዕት ከፋይ መሆን የግድ ይላል። በዚህ ዙሪያ ላይ ድምጻችን ይሰማ የፌስቡክ ገጽ መስዋዕትነት በሚዲያ ወጣውን ጽሁፍ እንደሚከተለው እናቀርብላችኋለን። ሕይወቴን ቢያበላሽ መከራና ስቃዬ ልታደን እንዳውሬ ለሁን ምጻተኛ ለገረፍ ልታሰር እንደ ወንጀለኛ እጅ እግሬ ይቸንከር ይመታ በከስማ ልጎተት በመሬት እኔስ ልቁሰል ልድማ ደሜ እንደ ጎርፍ ውሃ ይውረድ እንደ ጅረት ሥጋዬ ይዘልዘል ይጠበስ በእሳት ለዓለማት ሁሉ ዝነት የሆነው ዘላለማዊ ሃይማኖታችን እስልምና ከሚያስተምረን ታላላቅ ሴቶች አንዱና ዋነኛው መስዋዕትነት ነው። ክፉ ጨቋኞች በዓለማችን እስካሉ ድረስ ትግል የግድ ይኖር ዘንድ የሰው ልጅ ሰብአዊ የህሊና ሚዛን ያስገድዳል። ትግል ደግሞ የነጻነት ብቻ ሳይሆን የመስዋዕትነት አውድማም ጭምር ነው። የጊዜ፣ የጤና፣ የህይወት፣ የገንዘብና የሌሎች ውድ ነገሮች መስዋዕትነት አውድማ ከነቢላ አደም ጀምሮ እስከ ታላቁ የነቢያት መደምደሚያ መሐመድ ሰለላሁ ዐለይሂ ወሰለም የእስላም ታሪክን ብንመለከት ከመስዋዕትነት ነፃ የሆነበት ወቅት በጭራሽ እንዳልነበር እንረዳለን። በሁሉም ወቅቶችና ዘመናቶች የእስልምና ልጆች ሕይወታቸውን ገብረዋል። ከበደለኞች ጋር ባደረጉት ትንቅንቅ የሚከፈለውን ሁሉ ከፍለዋል። ታላቁ ነቢይ ምን ያህል ችግር ደረሰባቸው? ታሪካቸውን ብናይወስዶ በምን ያህል መስዋዕትን የታጨቀ ነው። ሌላው ሌላው ችግር ቀርቶ ከቤት ዘመዳቸው እንኳን ህይወታቸውን ለኢስላም አሳልፎ የሰጡት ቁጥር ቀላል አይደለም። ሁለት አጎቶቻቸውና ሶስት የአጎት ልጆቻቸውን ጨምሮ ከስምንት ያላነሱ ዘመዶቻቸውን አጥተዋል። በቁጥር የበዙ ድንቅ ባልደረቦቻቸውን ለሞት ገብረዋል። ከነቢይነታቸው በኋላ በመካ ያሳለፉት እያንዳንዷ ቀን በመስዋዕትነት የተሞላች ነበረች። ቆይሽ እስልምናን በተቀበሉ ተከታዮቻቸው ላይ ያሳረፉት የነበረው የግብትር ሲበረታ አደረቦቻቸው ሲጨነቁ አረ ያ ረሱላላህ ዱዓ አድርጉልን ይገላግሉን ሲሉ የተውቷቸው ነበር። እዚያ ሁሉ ሙስሊሞችን በሚያሰቃይበት ወቅት ያ ታላቅ ነቢይ የአላህ ፍቃድ ይፈጸም ዘንድ ለተከታዮቻቸው ትዕግስት እንዲያደርጉ ከመምከር ያለፈ አቅም አልነበራቸውም። ወርቅ በእሳት ይፈተናል እንዲሉ የአላህ ጥበብ የረቀቀ ነውና መስዋዕትነቱ ራሱ ሰሃቦችን ነጥሮ የሚወጡበት የእሳት ፈተና ሆነ። ፈተናውንም በአላህ እገዛ አለፉት። ሰብር እንደ ቃሉ ባለሶስት ፊደል አይደለም። ችግር ሲከሰት ስብዕናን ይፈታተናል። ቅስም ሊሰብር ወሽመጥን ሊቆርጥ ይደርሳል። ያኔ የጥበቡ ነቢይ የተከታዮቻቸውን ጥንካሬ የሚያለመልሙት በተስፋ የሚያደነድቡት ደግሞ የባሰውን ፈተና በማስታወስ ነበር። ከናንተ በፊት ከነበሩት ህዝቦች አንዱ ከአንገቱ በታች ተቀብሮ ራሱ መጋዝ ለሁለት ይከፈል ነበር፣ አሊያም ቆዳውና አጥንቱ እስኪለያይ በብረት ሙሽጥ ይሞሸጥ ነበር። ይህም ቢሆን ከእስልምናው ፍንክቻ አያደርገውም ሲሉ የቀደመውን ፈተና ያስታውሳሉ። በዚህም አያበቁም። ተስፋ ጣል ሳያደርጉበት አይቀሩም። አሸናፊነት የማይቀር መሆኑን፣ ከችግር በኋላ ምቾት አይቀሬ መሆኑን፣ ከትግል ኋላ ድል ተከታይ መሆኑን ይነግሯቸዋል። አንድ መንገደኛ ከአላህ አሊያም በጎቹን ከሚያጠቃበት ተኩላ ሌላ አንዳችም ሳይሰጋ ከሰነዓ እስከ ሀድረሞት እስከሚሄድ ድረስ አላህ ጉዳያችንን ሙሉ ያደርገዋል፣ እናንተ ግን ትቸኩላላችሁ በማለት ታላቁ ነቢይ ሰለላሁ ዐለይሂ ወሰለም ድል መምጣቱን እንደማይቀር ሳንቸኩል መጠበቅ እንዳለብን ይነግሩናል። አሁን ሰው ልጅ ስንባል እንቸኩላለን፣ ድልን እናቻኩላለን። መስዋዕትነት ድንቅ ስብዕናዎች የሚሞረዱበት ሜዳ መሆኑን እንዘነጋለን ስቃይ ሲውጠን ድልንም እንዘነጋለን ያኔ የአላህን ቃል ኪዳን ማስታወስ ይኖርብናል ታላቁ ነቢ ከአረቢያ ምድር በተወጣጣ አስር ሺህ ሙሽኮችና አጋሮቻቸው ጦር መዲና በተከበበችበት ወቅት እንኳን ድልን አልዘነጉም ወደፊት የሚጠብቃቸውን ድል እየነገሩ ተከታዮቻቸውን ያጠኑ ነበር እኛም የኢትዮጵያ ሙስሊሞች ዛሬ ላይ ጊዜው የሚጠይቀው መስዋዕትነት እየከፈልን እንገኛለን። የሃይማኖት ነፃነታችንና ይህንን የሚያረጋገጠልን ህገ መንግስታችን የጣሱ ተግባሮች እንዲቆሙልን ጠይቀናል። የተሰጠን መልስ ደግሞ ፍጹም ተቃራኒ ሆኖብናል። እየተፈተንን ነው። እኛ ከባድ ፈተና ነው። ነገር ግን መንፈተናችን ቢከብድ ቀደምቶቻችን ከደረሰባቸው አንጻር እዚህ ግባ ሊባል የሚችል መስዋዕትነት አይደለም። ይህንን አጥብቀን መረዳቱ ፈተናችን እንዲቀልልን ያደርጋል፣ ተጨማሪ ትግልም ያዘጋጀናል። ገና ብዙ ትግልና መስዋዕትነት እንደሚጠብቀን እንድንረዳ ያደርገናል። እስካሁን በግልም ሆነ በጋራ የከፈልነው መስዋዕትነት ዋጋ አልባ የሚሆነው የከፈልንበት ምክንያት ስንዘነጋና መስዋዕትነት የከፈልንበትን ዓላማ ሳናሳካ ቀረን ነው። በዚህ ለእኛ ሲሉ መስዋዕትነት የከፈሉ ባለውለቶቻችን በግልም ሆነ በጋራ እስካሁን የከፈልነውን መስዋዕትነት ዘወር ብለን እንቃኘው፣ ከቀደምቱ ጋር እናስተያየው። ከደረሰብን ጉዳት በበለጠ ያነጠርነውን ስብዕናችንን፣ የገነባነውን አቅማችንን እናስላው። ከዚያ የሆነው ሁሉ የአላህ ውሳኔ ነውና አጅራችን አስበን በወደደ ልብ እንቀበለው። ያኔ ከቁስሉ መፈወሻችን ይሆናል። እስቲ ሶሐባውን እናስተውል። ጭቋኞች በፍላ ዘይት የተሞላ በርሜል በፊቱ አቅርበው ጓደኞቹን ከዘቀሏቸው በኋላ ሷሃባውን አይናይኑን ያዩታል። ጥንካሬው ሲፈረካክስ፣ ወኔው ሲሟሸሽ እያዩ ለመደሰት አሰብስበዋል። ሷሃባው አለቀሰ፣ እነሱም ጉጉታቸው ጨመረ። ምነው አለቀስ ካሉት በሽንፈል ሊሳለቁ ልክ የተጋባሽ ነፍስያቸውን ሊያስደስቱ እሱ ደግሞ ያለው መስዋዕትነት የሚጣፍጥበት ዓለም ውስጥ ነበር። እንዲህም አላቸው፣ ያለቀስኩት አንድ ነፍስ ብቻ ስላለኝ ነው። ብዙ ሺህ ነፍሶች ኖረውኝ የፈላ ዘይት ውስጥ ደጋግሜ የገባው ብዙ ጊዜ ለአላህ ዲን ስል መሞት አለመቻል ያስለቀሰኝ በማለት ቅስማቸውን ሰበረው። ለኢስላም አንድ ጊዜ አይደለም ሺህ ጊዜ መሞት እንደሚፈልግ ነገራቸው። ታላቁ ነቢይ ደግሞ ሰለላሁ አለይህ ወሰለም በሌላ ጥበብ በተሞላ ንግግራቸው ይህንን ማለታቸውን ዘግቧል። የሙእሚን ነገር ሁሌ ይገርመኛል። ሁሉ ነገሩ ለሱ ጥሩ ነው። ጥሩ ነገር በገጠመው ጊዜ አላህን ያመሰግናል፣ ይህም ጥሩ ይሆንለታል። መጥፎ በገጠመው ጊዜ ደግሞ ትግስትን ያደርጋል፣ ይህም ለሱ ጥሩ ይሆንለታል። ኢንሻአላህ እኛም የሚደርስብንን ስቃዮችና በደሎች በትዕግስት እናሳልፋቸዋለን። የኋላ የኋላ አላህ ስብሓነሁ ወተዓላ ድል እንደሚያጎናጽፈን ቅንጣት አንጠራጠርም። ድል ለኢትዮጵያ ሙስሊም እስልምናዬ እስልምናዬ እስልምናዬ ከሰው ንብረት አልፈው ደም የሚጠማቸው አሳር ቢያሳዩኝ በኩይ ምግባራቸው የሕይወት ጉዞዬን ቢያደርጉት መራራ በላይ ብከመር ሐዘን ከመከራ በድና ያደርጉት ቁራት ሊናዬን አያቆሽሹትም ንጹሕ ብሩህ ልቤን አገር ወገን ማለት ጠፍቶ ከውስጣቸው ቢያሰክራቸው ነው የስልጣን ጥማቸው። ምንም ምን ቢያደርጉኝ ምንም ምን ብሆንም ፍንክችም አልልም እጄንም አልሰጥም ፍንክችም አልልም እኔ እጅ አልሰጥም ትናንት ጁማ በአዲስ አበባ በኑር መስጂድ እና በተለያዩ ክፍለ ሀገሮች የአንድነትና የሰደቃ ፕሮግራም አድርገናል። ሰባት ወራቶች ወደ ኋላ መለስ ብለን ስንቃኝ ደግሞ ከኮሚቴዎቻችን ጋር ሆነን ያሳለፍናቸውን የሰደቃና አንድነት ፕሮግራም እናስታውሳለን። ከኮሚቴዎቻችን ጋር ያሳለፍናቸው የሰደቃና የአንድነት ፕሮግራሞች በእጅጉ ጣፋጭ ነበሩ። ከነዚያ ጣፋጭ ከሆኑት ንግግሮቻቸው ቀንጨብጨብ አድርገን እናቀርብላችኋለን። መልካም ቆይታ ባንድነን ሶስት መቶ ስልሳ አምስት ቀናት ለእምነት ነጻነት በሚል መሪ ቃል የሚከበር አንደኛ ዓመታችን ጉዞ ሶስተኛ ሳምንት የአንድነትና የሰደቃ ፕሮግራም ሳምንት ላይ ደርሰናል። ወደ አላህ ለመቃረብ በምናደርገው ሰደቃ ጭቆናችን ይብቃ ስንል ባለፉት አንድ ዓመት ጉዞ የተደረጉትን አስደናቂ፣ አነቃቂ፣ ሀገር አነቃናቂ የሰደቃ ፕሮግራሞች በማስታወስ ነው። عليكم ورحمة الله وبركاته الحمد لله الذي من علينا بالإسلام وكفى بها من نعمة አንድንሁን በአንድ እንሂድ አገራችን ሰላም ሰውንም ሰላም አድርገው አላሁመ ሶሊ። ምናልባትም እውነተኛውን ሰደቃ ልናደርግ አስበናል። በሬዎች ተገዝተዋል፣ ለምስኪኖች ስጋው ይከፋፈላል። እኛ ደግሞ እዚህ ኩቲ ኩኪስ ውሃችንን ጠጥተን እንለያያለን። ግን ግን ተገዝቷል፣ ተዘጋጅቷል፣ ሁሉ ነገር አልቷል እዚህ ግቢ በር ላይ ግን መግባት አልቻለም። ነገር ግን አሁንም እኛ ሙስሊሞች ታጋሾች፣ ሰላም ወዳዶች ነንና በአላህ ስም አሁንም እንጠይቃችኋለን። እኛ የምንፈልገው ኩኪሱን ልንበላው ነው፣ ልናፈነዳው አይደለም። እንዲህ አይነት ሊኖር አይገባም። ዛሬ ላይ ሁኜ ባለፉት አንድ አመት በተለይም መንግስት አወሊያን ሰብሮ ገብቶ ሐምሌ ስምንት ሊደረግ የነበረውን ሰደቃ እስካበላሽበት ጊዜ ድረስ ቀደም ብለው በነበሩት ጊዜያት የተደረጉት የአንድነትና የሰደቃ ፕሮግራሞች ያሳረፉት አሻራ የሰሩት ስራ ቀላል እንዳልነበር አስታውሳለሁ። ከትንሽ መንደር ታላቅ እስከምትባለው አሜሪካ ድረስ ያሉ ኢትዮጵያ ሙስሊሞች ታላቅ የአንድነትና የስደቃ ፕሮግራሞች አድርገዋል። እጅ ለእጅ ተያይዘው አንድነታቸውን አስመስክረዋል። ማንም በምንም ምክንያት በምንም ሰበብ እንደማይከፋፍላቸው ተናግረዋል። እንዲህ ሲሉ ኢንሻአላህ አንድነን ማንም قال إن شاء الله لا إله إلا እኛ ሙስሊሞች ማንም አይለየንም። ነባሩ አዲስ እስልምና የሚባል የለም። ብስሚላህ ራህማን ራሂም ይህን ያገኝ ያሳየን ጌታ አልሐምዱሊላህ በጣም ምስጋና እናደርጋለን። ሁላችንን እስላም አንድ እንሆን። አላሁ አክበር አላሁ አክበር አላሁ አክበር በተለይም ውድ የሆኑት የኢስላም ምርጥ ቆንጆቻችን የተገኙበት የአንዋር የአወልያ የወልዲያ የደሴ የከሚሴ የባቲ የሐርቡ ሌሎችም የሰደቃ ፕሮግራሞች እጅግ በጣም አስደማሚ ነበሩ በግልጽ ማንም ቢሆን ሱፍያ ዋህብያ እንትንያ እሻለ በሞሪድም ይሁን በሌላ ስም እንደማይከፋፍላቸው ሙስሊሞች አንድ ሆኖ አሳይተዋል። ከሙስሊሙን በዘለለ መንግስት ሙስሊሙና ክርስቲያኑን ለማጣላት የሚያደርገውን ሴራ እንደማይሳካለት የታየበት ታላቁ የደሴ ሰደቃ ፕሮግራም ልዩ ነበር። መቼም ሁሉንም መዳሰስ ባለም ጊዜ ባንችልም አለፍ አለፍ እያልን አስደናቂ ከሆነው የአንድነትና የሰደቃ ፕሮግራም የመራረጥናቸውን ድምፆች እናሰማችኋለን። ቅድሚያ የሰጠነው ለአሚራችንና በክር አህመድ ነው። አሚራችንና በክር አህመድ በነበረበት ከፍተኛ ጫና ምክንያት በሌሎች የሰደቃ ፕሮግራሞች መገኘት ባይችልም በወልዲያ ከተማ በተደረገው የአንድነትና የሰደቃ ፕሮግራም ተገኝቶ አስደማሚ አስገራሚ ንግግር አድርጓል። የወልዲያው ግን እጅግ በጣም የተለየ ነበር። በሁላችንም ልብ ታትሞ የቀረው እስልምና ሲደፈር ዝም ብሎ የሚተኛው ማን ነው? ምን ፈርተን እስር፣ ምን ፈርተን ሞት፣ ሰው ያሽቶ ይታሰራል። ዛሬ ሁሉ ቁጥር ያለው ሙስሊም ይላል። እስልምና ሲደፈር ዝም ብሎ የሚተኛው ማን ነው? ምንድነው መልሳችን አማም አላህ ምንድነው የምንመልሰው ምንን ፈርተን ሞት ምንን ፈርተን እስር ሰው ዋሽቶ ይታሰራል ሰው በባት ይታሰራል ሰው ሰርቆ ይታሰራል በእስልምና መታሰር እድሉ አይገኝም እንጂ ከተገኘ شرف ነው ይኳን ሞቱንም ካገኘኸው عز ነው ክብር ነው ያን የሚታደሉት የተመረጡ ሰዎች ብቻ ናቸው አላህ የመረጣቸው ለዚህ ኃላፊነት ያጫቸው ትልቅ ባሮች ብቻ ናቸው قل لا يصيبنا إلا ما كتب الله لنا الله كوصنا وجه من درسنا الله ككتب وجه الله كوصنا وجه من درسنا سلازي لما الخوف أعون من هنسنا دنبرنا لف يسولنا بسنا የሌሎችን እምነት እንዳፈር ህግና ስርዓት ንጣፍ አይደለም። ዛሬም ነገም ትናንትም ሙስሊሞች ህጋዊዎች ናቸው። ህጋዊና ሰላማዊ የመብት ጥያቄ ነው የሚያነሱት። አሁንም ጉዟችን እስከ መጨረሻው ድረስ በዚህ ይቀጥላል የሚለውን ታላቅ ንግግሩን የተናገረው በወልዲያ ከተማ ነበር። ያን ሰሞንና የመንግስት ወታደሮች ሰደቃ ለማደናቀፍ አሰፍስፈው የሰደቃ ጭልፊት ነው ነበር። ገብተው ድንኳን ይሰብራሉ፣ ወጭ ይዘርፋሉ፣ ምን ያልሰሩት ነገር አለ? እንጀራም ተልከዋል ድንኳን የሰብራ አስቸገሩ። በሰደቃ የሚሄዱትን እያሰሩ የሰውን የመንቀሳቀስ ህገ መንግስታዊ መብት ሸረሸሩ። ኡስታዝ አቡበክር የነዚህ ህገ ወጥ ወታደሮች ስራ እጅግ እርከኖታል፣ እጅግ አናዶታል። እንዲህ ማለ አሁንም ልናውቅ የሚገባል በተለያየ ቦታዎች ላይ በተለያየ ቦታዎች ላይ የሚፈጸሙት የማሸማቀቅ ተግባራት ሰው ሰደቃ ለዘፈን ድግስ አጃቢ ይላካል። ለኛ ሰደቃ ጊዜ ደግሞ ሰደቃ ለማስቆም ወታደር ይመጣል። የኡስታዝ አቡበክርን ንግግር በኋላ የምንመለስበት ይሆንና እስካሁን ደግሞ ወደ ደሴ እናቅና። የደሴ ሰደቃ ፕሮግራም ሲዘጋጅ እጅግ አስገራሚ የማይረሱ ክስተቶች ተፈጥረዋል። ቀበሌው ሊቀመንበር እንጀራ ጋገራ ከለከለ። ቀን ከፍለን አራት ሺህ እንጀራ እንዲጋግሩ የሰጠናቸው በሚቀጥለው ቀን ስንሄድ አንድ መልስ አገኘን። ይህ መልስ ምንድን ነው? ከቀበሌው ሊቀመንበር አቶ ብርሃኑ መጥተው እንጀራ እንዳንጋግር ስለታገዝን ወይ ዱቄቱን ወይ ሊጡን ውሰዱ የሚለው ደሴ በትንሽ ሁኔታው አስገራሚ ነበር። ነገር ግን ህዝቡ በየቦታ ወጥቶ ከየቤቱ እንጀራ አልቆ የፎርቃን መስጂድ በእንጀራ አጥለቀለቀው። አሁን ውጤቱን ታዩታላችሁ። አሁን ውጤቱ አላቀረ ስልሳ ሺህ እንጀራ ገብቶ Masuk di satu. ምለት ሳያልቅ ከዛ በኋላ በነበረት ቀናት ሲከፋፈል እንደነበር አስታውሳለሁ። ህዝበ ሙስሊሙ ብቻ ሳይሆን ህዝበ ክርስቲያኑም ለሙስሊሙ ያለውን ፍቅር አሳይቷል። ወደ ደሴ ፉርቃን መስጂድ እንጀራ ልኳል። ክርስቲያን ወገኖቻችን ሌላ አጋርነታቸውን አሳይተዋል። በዛው በደሴ ከተማ የሰደቃውን ድንኳን የሰጡት የገብርኤል ቤተ ክርስቲያንና የመካነ ኢየሱስ አማኞች ነበሩ። ዛሬ በስር ላይ የሚገኘው በወቅቱ የመድረክ መሪ የነበረው የደሴ አረብ ገንዳ መስጂድ ሙአዚም ጠበቃ ተከራካሪ ለአላህ ብሎ መስጂዱን ማሰሪ ባህረዲን እንዲህ ሲል ነበር በሰደቃ ፕሮግራም የተናገረው። ይህ ፕሮግራም ስናካሄድ አንዳንድ የገጠሙ ነገሮች አሉ። ይህን የተረጋ ፕሮግራም እያካሄድ ባለብንበት ወቅትና ድርጊቱን በማካሄድ ባለንበት ወቅት የሚያስደስቱ የሚያሳዝኑ ነገሮች ደርሰውብናል። ስለዚህ ምስጋና የምናቀርብላቸው በተለይ በዚህ በኩል ያለውን ድንኳን የሰጡን የግብርኤል ቤተክርስቲያን ኃላፊ የሆኑ አባጥቄ በእውነት ምንም ሳንጠይቅ በመድረስ ብቻ መታችሁ አትመለሱ ይዛችሁ አላሁ አክበር አላሁ አክበር ሸጃዕ የሆነ ከሴትም ከወንድም ሰው ይፈጥራልና አንዷ ምን አለች? ባለች ያልሰማውን መሰለኝ እንጀራን ይዘሽ እንዳትሄጂ ወደዛ ስትባል እኔ ለሰደቃ ለዲኔ እንኳን እንጀራ አይደለም ልጅሽንም ገብሪ ቢሉኝ እገብራለሁ አለ። አላሁ አክበር። በረሲዮ የሰደቃ ፕሮግራም ክርስቲያን ወገኖቻችን ላሳዩት አጋርነት ምስጋና ቀርቦላቸዋል። በድጋሚ በአመቱ እኛም ሙስሊሞች ላሳያችሁን አንድነት ላሳያችሁን አጋርነት እናመሰግናለን እንላለን። ወዳጅንና ሙስሊሙ ሙስሊሙ የአንድነት ፕሮግራሞች ያን ሰሞን በሌሎች የሀገሪቱ ክልሎች እጅግ በአስገራሚ ሁኔታ ቀጥለው ነበር። እስኪ በከሚሴ ተደርጎ ከነበረው የሰደቃ ፕሮግራም የመራረጥኩላችሁን አጫጭር ድምጾች ላሰማችሁ። ማንንም አይለየንም፣ ምንም አይለየ የኢትዮጵያ የዕልም ምንጭ ናት። ዛሬ የምንገናኘው ይህንን ዕልም ለማሳደስ ነው። እንዲህ መዋደዱን መቀራረቡን በእስላም ስነ ምግባር ተላብሰ የተዋቡ መንበዑ ልዕልም እንዳሉት ዶክተር አብደላህ የዕልም ምንጭ በሆነችዋ ከሚሴ ደዌ አካባቢ እንዲህ ተሰብስበን ስንታይ አላህ ስብሓንሁ ወተዓላ ለኢትዮጵያችን ለሐበሻችን ትልቅ ኸይር ነገር እንደ ሻላት የሚያመለክት ነገር ነው ይቺ ሀገር በዚህን ያክል ህዝብ ቁጥር ወንድማማችነቱን እያንጸባረቀ ሁለት ወንድማማቾች ተገናኝተው ሲጨባበጡ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ተጨባብተው እጃቸውን ሲወዛወዙ ወንጀላቸው ይረግፋል። ልክ የደረቀ ዛፍ ላይ ያለ ቅጠል እንደሚዘንበው ሁሉ ማለት ኩፍዮች በአላህና በእነሱ መካከል ስላለው ትስስር አላህ ጀነት እንዲያስገባቸው ስለ ራሳቸው ስለ ሙሚኖች መጨነቅ እንጂ ማክፈር አይደለም ጭንቀታቸው እና እንደው አደራችሁን እንደው አትለያዩ ሲላ መለያየት ምን ያደርጋል አዎ አንተ ሙስሊም ሁሉም ሙስሊም ያና ምስላም አንድ አድርጎና ሌላ ኢላሃ ኢላላህ መሐመዱን ረሱሉላህ ከራ በባቲም አስደማሚ የሰደቃ ፕሮግራም ተደርጎ ነበር ከሱም ትንሽ ድምጾች እንስማ እነሱ አለፉና ሙናፊቅ በተራው ለማለት ደፈረ። ሪባውም ሐላል ነው፣ የክርስቲያን ሲጋር ዚናም ችግር የለው። አህባሽው መጥቶ ሪባ ልንበላ ነው፣ ሪባ ልንበላ ነው፣ ሪባ ልንበላ ነው። አላሁ አክበር፣ አላሁ አክበር። የእምቡርጊሰው ሸሆቹ የኦዳ በጣሎት ገዳ አንድ ሰው ገዳ ገዳ ገዳ የአካባቢው መሻይኮች መድረክ ላይ በመውጣት ዱዓ ያደርጉልናል ወይም ዱዓ ያሰሙናል። ዱዓ ማንኛውንም አደጋ የመከላከል አቅምና ብቃት አለው። የዒባዳዎች አስኳል ወይም ዋናው ፍሬ ከመሆኑ አንጻር በመጨረሻም አንድ ነገር ማሳሰብ ፈለግኩ። መውሊድም ሆነ ሌላ አመለካከት ሙስሊም ህብረተሰብ አይለያየውም። አህባሾችም ይሁኑ ሌሎች ወገኖች ሊረዱት እንዲፈልጉ የምፈልገው እውነት አለ መውሊድ በፍጹም በፍጹም አይከፋፍለንም ለዚህም ምፍትዳዮቻችን ጥቃቅን ልዩነቶቻችንን ትተን በአንድ ላይ በጋራ ተስማምተን የምጣብንን ጥላት እንድንዋጋ አስተምረውናል አላህ ስብሓንሁ ወተዓላ ራሱ በፈጠረው በዚህ መድረክ ክፍለ ሀገር ባሉ ሂደቶች አንድ ሆነው ወንድማማችነቱን ከኛ ልዩነት የበለጠ ዲናችን ላይ የመጣውን አደጋ አብረን አንድ ሆነን መሄድ እንደምንችል አብረን እየታገልን እንደሆነ ይህንንም በመካከላችን ያሉ ጥቃቅን ልዩነቶችን በማስፋትና ለመጠቀም አሰፍስፈው የነበሩ መጅሊሶችና አህባሾችን ባሳፈረ መልኩ ከላይ እስከታች ያለው ሁሉም አንድ አይነት ጥያቄን ማስተጋባት ችሏል። አልহামዱሊላህ እዚህ ቦታ ላይ በተለያየ አስተሳሰብ ውስጥ ያለን ሰዎች ጉዳያችን አንድ ሆኖ የተለያየ አመለካከት ቢሆንም በአንድ መድረክ ላይ ተሰብስበን ድምጻችንን አሰምተናል ይሄ ድምፅ አሁን ለቀጣይ ሂደቶች ላይ ለምናደርጋቸው ጉዞዎች ሁሉ መደረግና መታመን ያለብን ነገር አለ ሁሉም የበለጠ አንድነቱን አጠናክሮ ለመሄድ የሌሎችን አስተሳሰብ ማክበር የእምነቱ ግዴታ ነው ወይም ደግሞ የእምነታችን መርህ ነው የተለያዩ ወንድሞቻችንን አዛ ሊያደርጉ የሚችሉ አንደኛችንን የምናምነውን ብቻ አስተሳሰብ አጉልቶ የሚያወጡ የጋራ ጥያቄዎቻችን ላይ ጥቁር ነጥብ የሚጥሉ የጋራ ጉዟችን የሚገጹ ነገሮች መቆም ግድ ይላቸዋል። ለምን አንድነት ብለን ስናስብ የምናምነው ነገር እዚህ ቦታ ሁሉም የማህበረሰብ ክፍል ወጥቷል። አህባሽ ጠላቱ እንደሆነ አውግዟል። መጅሊስ ላይ ያለው የመዋቅር ሂደት የጋራ ጠላታችን መሆኑን አረጋግጧል። ይህን ሲያረጋግጥ በተለያየ አመለካከት የሚገለጸው ማህበረሰብ ነውና ያ ማህበረሰብ የያዘውን ሐቅና ራሴ ላይ ያለ ብሎ የሚያምነው ከሰለፎች ጀምሮ የመጣው ኺላፍ ላይ የኺላፍ መጣላዎች ውስጥ ሳንገባ እኛን ሊያግባባ በሚችል አሁንም አንድነታችን ይዘን የጋራ ጠላታችንን ልንዋጋ አድል እንገባ ግድ ይለናል። ኢኹተል ኢማን ይሄንን ነው አደራ የምለው። በዚህ ጉዳይ ላይ ምንም ጥርጥር እንዳይገባችሁ የአሚሮቻችንን አቋም የምንከተል ከሆነ አሚሮቻችን ስለመውሊድ እንዲህ ብለው ነበር። ኡስታዝ ያሲን ኑሩም ቢሆን የመውሊድን አጋጣሚ ተጠቅሞ ጥሩ ነገር ነው ያስተማረበት እንዲህ ሲል أيها المسلمون مسكنا ربيع الأول من ولد فيه من يتولد بزيور رسول الله أشرف المرسلين صلى الله عليه وسلم يا نبيات أينة የሩሱሎች ፈርድ ምድርን ከረገጡ በላጡ ፍጡር ወደ ዝች ዱንያ የመጡበት ወር የእሳቸው እናት አሚና ተቁል ለመን ኸረጀ ነቢዩ ሰለላሁ ዐለይሂ ወሰለም ኸረጀ ሚን ፈርጅ ኑር ረሱልን እኔ ስወልዳቸው ትላለች ሙሐመድን ስወልደው ከሆዴ ብርሃን ወጣ የሻም አገሮችን ቤተ መንግስቶችን አበራልኝ ትላለች ምድር ወደዚህ ዱንያ የበራበት ወር ውስጥ እንገኛለን ለኢትዮጵያ ሙስሊም የነጻነት ብርሃን ይበራል በእርግጥ በመውሊድ ስም የሚደረጉ አንዳንድ ከእስላም ያፈነገጡ ነገሮች ሊኖሩ ይችላሉ። እነሱን እናውቃለን ነገር ግን በሞሪድ አሳበው አህባሾችም ሆነ ሌሎች አካላቶች ሊለያዩን ሊከፋፍሉን እንደማይችሉ አስረግጠን ልንነግራቸው ይገባል። ኡስታዝ ካሚል ሸምሱ እስኪ አብረን እንስማው። ኮሚቴው ከአሁን በኋላም አሁን እርግጠኛ ሆኑ ብታሰርም ብገደልም እናንተ ወደ ኋላ የምትሄዱ ከሆናችሁ እውነትም የኮሚቴ የጥቂት ሰዎች ጥያቄ ሊሆን ነው ማለት ነው። ወደ ቤት ትገባላችሁ እንዴ? ትገባላችሁ? ትገባላችሁ? ሰላማዊ ጥያቄን በሰላማዊ መንገድ መጠየቅ የሰለጠነ የተማረ ማህበረሰብ ባህል ነው። ሌላው አንዳንድ provoking የሆኑ ተንኳሽ የሆኑ ሊያስቆጡ የሚችሉ ንግግሮች ማንኛውም በዳአይ ስምም ይሁን በዑለማ ስምም ይሁን የሚናገር ነገር ቤት አለ እንዴ? አንድ መልእክት ለወንድሞቼ ለእህቶቼ ማስተላለፍ ፈልጋለሁ። የተሰበሰብንበት ዓላማ የተሰበሰብንበት ዓላማ ነቢዩ አለይሂ ሰላቱ ወሰላም አንድ ያደርጉናል እንጂ መከፋፈያ ምክንያት አይሆንም። አንዳንድ ሰዎች አንዳንድ ሰዎች መውሊድን ምክንያት በማድረግ የተወሰኑ ሰዎች ብቻ ጥያቄ እንደሆነ አድርገው ለማቅረብ የሚሞክሩ ሰዎች አሉ። አናደምጣቸውም። አንሰማቸውም። እኛውስ መውሊድ የሚያከብር የማያከብር ሁሉም አለ። ሁላችንም ጥያቄያችን አንድና አንድ ብቻ ነው። አንድና አንድ ብቻ ነው። መውሊድ አይከፋፍለንም። መውሊድ አይከፋፍለንም። መውሊድን ምክንያት አድርገው የሚከፋፍሉ ሰዎች አይከፋፍሉንም። አንድ ነን። የነቢዩ አለይሂ ሰላቱ ወሰላም ፍቅር አንድ ያደርገናል። ሁላችንም ረሱልን እንወዳለን። ሁላችንም ረሱልን እንወዳለን። ከራሳችን በላይ እንወዳቸዋለን። አዎ ኡስታዝ አቡበክርም ቢሆን ይህን ጉዳይ አስመልክቶ በጥቃቅን ልዩነቶች እንዳንለያይ ሲል አማናውን ሰጥቶናል። እነሱ የሰጡን አማና ምንጊዜም መርሳት የለብንም። ምንጊዜም አንድነት ኃይል ነው። የሰደቃና የአንድነት ፕሮግራሞች አሁንም ሊቀጥሉ ይገባል። ምንም እንኳን በአሁኑ ጊዜ ህገ መንግስቱን በሚገድም መልኩ ሙስሊሞች የመሰባሰብ የመመካከር ነጻነታቸው ይገደብም የምናገኛትን አጋጣሚ ሁሉ በመጠቀም በግላችንም ሌላኛው እጃችን ሳይ ሰደቃ በመስጠት መልካም ስነ ምግባር በማሳየት ከሌሎች ወገኖቻችን ከሙስሊም ወንድሞቻችን ጋር ያለንን አንድነት በሰደቃ ወደ አላህ እየቀረብን ወደ አላህ እየተጠጋን እያለቀስን የመጣብንን በላ እንዲመልስልን ዱዓ ልናደርግ ይገባል። አዎ ሰደቃ የመጣን በላ ይመልሳል። ሰደቃ የሙስሊሙ ህብረተሰብ ሰቆቃ እኛ በምናደርገው ሰደቃ ይልቃ እንላለን። ለዛሬ ያዘጋጀንላችሁ ፕሮግራም ይህን ነበር። ኢንሻአላህ በሌላ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በሰማው ባነበው የማልጠግብላችሁ ወደ ትውልዶቼ ድንቅ ታሪክ ሰራችሁ። ኢህአዴግ ቢበሽቅ ቢበሳጭባችሁ መሪዎችም ቢያስር መስሎት ሚገታችሁ ከሐቅ ከእምነት ማንነት የሚለያያችሁ ለማጥፋት ወስኖ ቢያሳድዳችሁ ብዶልት ቢታገል ሊበታትናችሁ በመስጂድ በመንደር በየመኖሪያችሁ በፖሊስ ደህንነት ቢያሳፍናችሁ ቢያስር ቢፈታ በብር ቢቀጣችሁ ከንግድ ስራችሁ ሰላም ቢነሳችሁ ከቅጥር ከሹመት ቢያባረራችሁ አጥንታችሁን ሰብሮ ቤት ቢያስቀራችሁ በአገር ቤት ኑሮን አልፈቅት ቢላችሁ ከልጅ ከቤታችሁ ቢያፈናቅላችሁ በጸረ ሽብር ሕግ ቢያሸማቅቃችሁ የአልቃይዳ ሕዋስ ምናምን ቢላችሁ ንጹሃንን ገድሎ ቢያሳዝናችሁ ሸሃዳ ለመሆን ዝግጁ ሆናችሁ የሰላምን ትግል ሁለገብ አርጋችሁ ፈርጣማውን ጡንቻ በእውቀት ዘርራችሁ የጠላትን ውድቀት ዳግም አወጃችሁ። ብሰማው ባነበው የማልጠግብላችሁ አድማጮቻችን ለዛሬ ያዘጋጀላችሁ ፕሮግራሞች የስካሁኖች ነበሩ። የተለያዩ መረጃዎችን ላደረሳችሁ ወንድሞችና እህቶች ከልብ እናመሰግናለን። ለወደፊትም ትግሉን በተመለከተ የምታገኟቸውን መረጃዎች በኢሜይላችን FTH ዘጠኝ አንድ አንድ አት ዶት ኮም እደግመዋለሁ FTH 911 አት ዶት ኮም እንድትልኩልን እንጠይቃለን። ፍትህ ሬዲዮን በብሉቶዝ ለወዳጅ ዘመዶ በማስተላለፍ ኢስላማዊ ግዴታውን ይወጡ እያልን ለዛሬ እዚህ ላይ እንሰናበታችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በሰማው ባነበው የማልጠግብላችሁ ወደ ትውልዶቼ ድንቅ ታሪክ ሰራችሁ አላህ በጀነቱ ቤት ይገንባላችሁ። ተወካዮች ቢያስር ቢያንገላታባችሁ፣ በካድሬ ኢማሞች ቢያሳድባችሁ አረ ብዙ ብዙ ብዙ ቢፈትናችሁ በሰላም ኖራችሁ ለሰላም ሞታችሁ በሰቆቃ ኑሮ በእንግልታችሁ በዓላማ ጽናት በጀግንነታችሁ ብሰማው ባነበው የማልጠግብላችሁ ወደ ትውልዶቼ ድንቅ ታሪክ ሰራችሁ።